እዛ ውስጥ አለ። አረብ በጣም በጣም የተበላሹ አረቦች አሉ። የተበላሹ የእስላም ገጽታ የማይታይባቸው አሉ። ምዕራባውያን ራቁት ሲመጡ እኔ አልሐምዱሊላህ ቀብልቱል እስላም ቀብለ አን አራኩ ኩዌት ላይ ሲያርፉ ምንድን ነው ያለው? እንዳለ አለባበሳቸው ለንደን ላይ ያሉ ሴቶች ከለንደን እየመጣ ነው እሱ። እኔ እንኳን እናንተን ሳላ እስላምን ተቀበልኩ አላቸው። እናንተን ባይኖረው እስላምን አልቀበለውም ነበር፣ ግን እስላምና እናንተ ስለማትገናኙ አይገርመኝም። እስላምን በእናንተ ሳይሆን የምለካው በማንነቱ በማነበው ነው አለ። ትክክል ነው። እስካሁን ድረስ ይነበባል ታሪኩ። أن الثاني كفر أصغر لا يخرج من الملة وهو الكفر العملي بتكبار የሚገለጽ ነው وهو الذنوب ወንጀል ነው التي እነዚህ ወንጀሎች ወረደ ተስሜቷ ስያሜያቸው የመጡ ወንጀሎች ናቸው በኪታብ ወሱና በሐዲስ በቁርአን ኩፍረን ኩፍር በሚል ስያሜ ይዘው መጥተዋል ግን ትክክለኛ ኩፍር አይደለም ወይ ይቺ ኩፍረን አስገር لا تصل الى حد الكفر ትልቁ ኩፍር ደረጃ አይደርስም مثل كفر النعمة المذكورة في قوله تعالى በቃ ይሄ ገብቷችኋል ግልጽ ነው አይደል? አያው ግን እ ያልገባው አንተ ያልገባችሁ ጠይቁ እ አይደል እሺ አይ እኔ አጋጣሚ ነው የነገርኩህ አይደል እሺ ድሮ በበኒ እስራኤል ዘመን እኮ ያለ ወምስሉ ቂታል ሙስሊም ከሙስሊም ጋር ጦርነት መክፈትን ይመስል አልመዝኩር ከቀውለህ ሰለላሁ ዐለይሂ ወሰለም ነብዩ እንደብሎ እንደብሎ የገለጹት ወምስሉ ቂታሊል ሙስሊም ሙስሊምን መዋጋትና ሙስሊምን መግደልን ይመስል ቂታለል ሙስሊም ከሙስሊም ጋር ጦርነት መክፈትና ሙስሊምን መግደልን ይመስል ኩፍር ነው። ግን ኩፍሩ ትክክለኛ ኩፍር ነው፣ በአላህ መካድ ነው አይደለም። ከውልህ ሰለላሁ ዐለይሂ ወሰለም ነብዩ እንደሲሉ ገልጹታል። ሲባቡል ሙስሊም አንድን ሙስሊም መስደብ ፉሱቁን አመጽ ነው፣ በአላህ ላይ ማመጽ ነው። በአላህ ላይ ማመጽ ነው፣ ፉሱቅ ነው፣ ያ ነው። ወቂታሉሁ እሱን መግደልና መጋደል ኩፍሩን ክህደት ነው አሉ ነብዩ አለይሂ ሰላቱ ወሰላም ክህደት ነው። ኩፍር ነው። ሰው መግደል ኩፍር ነው ብለን ነው የምንነሳው። አሁን ግድያው ምን ተብሏል? በሐዲስ ምን የሚል ስያሜ ይዞ መጣ? ይሄ ወንጀል ኩፍር የሚል ስያሜ በቁርአን ወይ በሐዲስ ወረደ ተስሚየቱሃ ስለ ኪታብ ይወስና ኩፍረን የሚል ይሄን በሐዲስ ላይ ሰው መግደል ኩፍር ተብሎ ተሰይሟል። እውነተኛው ኩፍር ነው፣ የተግባር ኩፍር ነው ነው የምትሉት። እውነተኛው ትልቁ ኩፍር ነው፣ ትንሹ ኩፍር ነው። ትንሹ ኩፍር ነው። ትንሹ ኩፍር ማለት ደግሞ ምን አይነት ኩፍር ነው? ኩፍርን አመልይ ነው በተግባር የሚመጣ ነው ብለናል። ይሄን በተግባር የመጣ ነው። ይሄንን ኩፍር መሐዲሶች ምን ይላሉ? አይ ነብዩ ኩፍር ብለውታል፣ በቃ ኩፍር ነው እስከ ማለት ደረጃም የደረሱ አይ ኩፍር ነው ማለት ይከፍራል ማለት አይደለም። ለምን ነብዩ አለይሂ ሰላቱ ወሰለም የተናገሩት ሐዲስ አለ። ሰውየው ረጁሉን አለዚ ቀተለ ቲስዓ ወቲስዒነ ነፍሰ ወአክመለ ቢራሂብ ሚአ ዘጠና ዘጠኝ ነፍስ ገሎ አንዱ ጋር ሲጠይቅ አላህ ይምረዋል አንድ ሰው ዘጠና ዘጠኝ ነፍስ ገሎ ተውበት ያደርጋሉ። ዘጠና ዘጠኝ ነፍስ ገሎ ኧረ ጀሀነም ነው የሚወርደው አለ። እንደዛማ ከሆነ መቶ ደገመው እሱ ራሱን የጠየቀውን ሰው ሌላ ዓሊም ዘንድ ሄደ። ይሄን ዓሊም ስላልሆነ ነው የአላህን የተውበት በር ክርስትና ያደረገ የዘጋበት ፊት ለፊት ነው። መቶ ሞላና ሌላው ዘንድ ሂዶ ጠየቀ። ምን ችግር አለ? መን الذي يتدخل بينك من الذي يحول بينك وبين الله በአንተና በአላህ መካከል ማነው ጣልቃ የሚገባው ይቀበልሃል አለ። ባይሆን ልንገርህ ወንጀል የሰራህበትን አገር ትተህ ንጹህ አቢዶች ያሉበት ሰፈር አለ። እዛ ሄዱ አለ። እዛ እየሄደ ያለ መንገድ ላይ ሞተ። ታሪኩን ታውቁታላችሁ። በቃ እንደዛ አለ። ያ ሰውዬ 99 መቶ ነፍስ ገሎ ምን ሆነ? ካፊር ሆነ እ ተማራ ልጅ ስለዚህ ካፊር ነህ ነው ያለው አይደለም፣ ማዕሲያ ወንጀል ነው። ስለዚህ መግደል ኩፍር አይከትም። አንድ ነገር ምን ይላሉ መሐዲሶች ወቂታሉሁ ኩፍሩ ማለት እኔ ሰሐለቀት ለሁ ይላሉ። መግደሉ ይቻላል ብሎ ገሎት ከሆነ ይከፍራል። በትክክል ግልጽ ነው አይደል? ሲባቡሁ ፉሱቅ መስደቡ አመጽ ነው፣ መግደሉ ኩፍር ነው። መግደሉ ኩፍር ነው ማለት ምንድን ነው? ይበቃል፣ አንተም መግደል ይቻላል ብሎ ገሎት ከሆነ ይከፍራል። ለምን አላህ እርም ያደረጋትን ነፍስ መግደል ሐላል ነው ብሎ ሌላ ሸሪዓ ወጣፉ። አንድን ሙስሊም አንድን ሙእሚን መግደሉ ይቻላል ብሎ ከገደለ ካፍር ነው የሚሆነው ሰውየው። ሰው ገሏል አይደለም የሚባለው ከፍሯል ነው የሚባለው። ተግባባን ኩፍር ነው ማለት ኩፍሩን ዱነ ኩፍሬን ከኩፍር ዝቅ ያለ ኩፍር ነው የፈጸመው ዘግናኝ ወንጀል ሰርቷል ማለት ነው። ኩፍር ማለት ወይም ደግሞ አይ ከፍርን ባለ ኩፍርን አስገር ባለው ከሄድ ትልቁ ኩፍር አይደለም አነስተኛ ክፍር ፈጽመዋል እንላለን። ገብታችኋል? በቃ ይችል ጨርስላችሁ ነው በቃ ነው። ወፊ ቀውሌ በሚለው ቃልም ውስጥ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ይላሉ። ምን ይላሉ? ላተርጅዑ አትመለሱ፣ በዕዲ ከኔ በኋላ እንዳትመለሱ፣ ኩፋረን ከሃዲያኖች እንዳትሆኑ፣ የድሪቡ ሊረግጥ ባዕዶኩም ከፊላችሁ ሪቃበ ባዕድን የከፊሉን መብት ሊረግጥ ከፊላችሁ የከፊሉን መብት ሊረግጥ ወደ ክፍረት እንዳትመለሱ አሉ ነብዩ ዐለይሂ ሰላቱ ወሰላም። የሰው መብት መርገጥ ያከፍራል እንዴ? ሰውን ብትዘርፈው ሰውን ብትገልመው ዟሊም ነው እንጂ የምትባለው ካፍር ትባላለህ አይባል። ግን ነብዩ አለይሂ ሰላቱ ወሰላም አንዱ የሌላውን መብት መርገጥን ምን ብለውታል? ኩፍር ኩፋር አትሁኑ፣ የኩፋሮች ባህሪ ነው፣ ወደ ኩፋርነት ባህሪ የሚወስድ ነው። ይሄ የኩፋሮች ባህሪ ስለሆነ ላተርጂዑ ባዕዲ፣ እኔ ከሞት በኋላ እንዳትመለሱ፣ ኩፋረ ወደ ኩፋርነት ወደ ካህድነት እንዳትመለሱ። የግሪቡ ሊመታ ሊረግጥ ባዕዱኩም ከፊላችሁ ሪቃ በባዕድ የከፊሉን መብት ሊረግጥ የነሱ ስራ ስለሆነ አመሉ የኩፍር አመል ነው፣ የኩፍር ስራ ነው። እንዳትፈጽሙት ማለት ነው እንጂ በትክክል ከሸሪዓ አውጥቶ ኩፍረን አክበር ውስጥ ይከታል ማለት አይደለም። አባዋድ እንግልጽ አልገባችሁም መሰል። እሺ መብትን መርገጥ ነብዩ ምንድን ያሉት? ኩፍርን ያሉት አይደል? ኩፍር ነው አሉ። ለምን ኩፋር አትሆኑ አንዳችሁ አንዳችን መብት ሊረግጥ አንዳችሁ አንዳችን ትከሻ ሊረግጥ አሉ ነብዩ አለይሂ ሰላቱ ወሰለም። ሪቃ ማለት ይሄ ነው፣ መብት ማለት ነው። በአጠቃላይ አንዱ አንዱን ሐቅ ሊበላው ቀውዩ ደካማውን ሊበላው እንዳትመለሱ ወደ ኩፋርነት አንዱ የሌላውን መብት ሊረግጣሉ። መብትን መርገጥ አያከፍርም፣ ግን የካፊሮች ባህሪ ነው። ራሱም ደግሞ የኩፍር ባህሪ ነው። ታወስ ትንሹ ኩፍር ነው ማለት ነው። ኩፍር የሚል ስያሜ ተሰጥቶታል። ግን ሐቂቀተል ኩፍር አይደለም። ለምን ሐቂቀተል ኩፍር አልሆነም? ሰው አንድን ሰው በመጎለሙ እንደማይከፍር በሌላ ተነግሮናልና ዋል የሚባለው አንድ ሰው አንድ ጠንካር ሀብታ ንጉሱ መጥቶ ሰዎችን ወይ ቢጨፈጭፍ ወይ ቢበድላቸው ገንዘባቸውን ቢወስድባቸው ዘረፋቸው ነው እንጂ የሚባለው ከፈረ አይባልም። ሰው የሰውን መብት በመርገጥ አልከፈረም። ነብዩ ግን ኩፍር ብለው ገለጹት። ይሄ ኩፍር ትልቁ ኩፍር አለመሆኑ በዚህኛው ትረዳዋለህ ማለት ነው። አልገባችሁም? ግልጽ ነው። ይበቃናል።